ይህ ሳምንታዊ የቴክኖሎጂ ለክዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና እንደምን ሰነበታችሁ የተከበራችሁ አድማጮቻችን። Sare, yn yr Ethiopia ac o ac yr Cyname, yn arhaia am ystbwlet sy'n symud sihon, yn am y ffyr yn y Dodgdygym o Saturday, December 5, 2015 no. Mare is yn lache fwyr cyrlyn o pyrogyr amoch, byrmyd ymaria, nena, cyrna, byrmyd yr ein iawn yn gyd atachyn yr amarin am yd saffi a silychon o gydys i mesil ym i walew soffit i wer tywywyg no. Byrmyd yr y siam, cyr adim atoch iagen yn atywyn wisin asit ei air toch yn ac yr i ደመወዛችን አስተያየታችሁ ነውና እባካችሁ አታስቀሩት። ያለ ደመወዙ የሚሠራ ሠራተኛ ያለ ግጦሹ የሚያርስ በሬ የለምና ከእኛ ጋር እንድትቆዩ ጋብዘናችኋል። አሁን እነሆ ወደ ዜና እንለፍ። The week's news. ጤና ይስጥልኝ የተከበራችሁ አድማጮች፣ ሳምንቱ እንዴት አለፈ? የዚህን ሳምንት ዜናዎች እነግራችኋለሁ። የአምስት ዶላር ኮምፒውተር ገበያ ላይ ዋለ። በተለምዶ ዋይፋይ እያልን የምንጠራው ወይም ዋየርለስ ፊደልቲ የኢንተርኔት መገናኛ መንገድ ከእሱ አስር እጥፍ የሚበልጥ ላይፋይ ላይት ፊደልቲ የሚባል ፈጠርን ይላሉ ሳይንቲስቶች። ሶስተኛው ዜና ደግሞ የ NVDA screen reader አስረኛ ዓመት ሊከበር ነው ናቸው። ስልስ ስናይ አምስት ዶላር የሚሸጥ ኮምፒውተር ገበያ ላይ ዋለ። ይህም በእንግሊዝ ሀገር የሚገኝ ራስቤሪ ራስቤሪ ፋውንዴሽን በሚባል ድርጅት የተመረተው ይሄ ኮምፒውተር በእኛ ሀገር ምንዛሪ ወደ መቶ ብር የሚያወጣ ነው። ውስጡ ያካተታቸው ክፍሎች የዛሬ አስር አመት አስር አንድ ሺ ዶላር ይሸጥ የነበረ ኮምፒውተር የያዛቸው ናቸው ተብሎለታል። ይኸውም አምስት መቶ አስራ ሁለት MB RAM እና አንድ ጌጋሃርዝ ፕሮሰሰር ያለው ኮምፒውተር ነው። በ memory card የሚሰራና በ USB ከ screen ጋር የሚያያዝ ነው። ለጊዜው Linux የሚባለው operating system ነው እዛ ላይ የሚሰራው። እንግዲህ መቼ እኛ ሀገር እንደሚመጣና በምን መንገድ እንደሚገኝ አናውቅም። ድርጅቱ የንግድ ድርጅት ሳይሆን የኮምፒውተር ትምህርትንና የኮምፒውተርን ተደራሽነት ለማስፋፋት የሚጥር የግብረ ምግባረ ሰናይ ድርጅት ነው። የ LiFi ከ WiFi አስር እጥፍ የሚበልጥ ፍጥነት ያለው connection ተፈጠረ። ይኸውም በተለምዶ ዋይፋይ እያን ወይም በኖኪያ E5 ሞባይል ላላችሁ እና ተመሳሳይ ሞባይሎች ለያዛችሁ WLAN WL የሚለው connection እሱ ከእሱ አስር እጥፍ ያለው የኢንተርኔት connection አይነት ተፈጥሯል ተብሏል። ይኸውም የቤት ውስጥ የሚገኙ አምፖሎች የሚያበሩትን ብርሃን በመጠቀም ኢንተርኔት ለማገናኘት የሚያስችል ነው። ይኸውም እስከ አንድ gigabyte per second በሰከንድ እስከ አንድ GB ድረስ ማስተላለፍ ያስችላል ተብሎለታል። እና ለዋይፋይ የሚባለው ለ radio frequency በሬዲዮ ሞገድ ነው የሚተላለፈው። ለእሱ ደግሞ ከመንግስታት ፍቃድ የሚጠይቅ ነው። ለብርሃን ግን ከመንግስት ፍቃድ መጠየቅ አያስፈልግም። ስለዚህ በስርጭት በኩል የሚያጋጥም ችግር አይኖርም ተብሏል። ነገር ግን ችግር የሚኖረው በውጭ ፀሐይ ላይ ለመጠቀም አይቻልም። ምክንያቱም ፀሐይ ብርሃኑን ስለምትበልጠውና ስለምትጋርደው ቤት ውስጥም ግድግዳዎች እና ልብሱ ኪሳችን ውስጥ አድርገን ልንጠቀመው አንችልም። ልብስ ብርሃኑን ያ ነገር ስለሚጋርደው ነገር ግን ግልጽ ፊት ለፊት የሚታዩ ከሆኑ እቃዎቹ ቅድም በገለጽኩት በአንድ GBPS ኢንተርኔት መጠቀም የሚያስችል ዘመናዊ ቴክኖሎጂ ነው ተብሏል። ሶስተኛው የኤንቪኤ ስክሪደር አስረኛ ዓመት መከበሩ ነው። ይኸውም በ2016 በፈረንጆች አቆጣጠር መጋቢት ወር ላይ ይከበራል ተብሎ ይጠበቃል። አሁን ኮሚቴ እየተዋቀረ ነው። በአሉ እንዴት ይከበር የሚለውን ኮሚቴው ከመላው ዓለም የሚገኙ የ NVDA ተጠቃሚዎች አባል የሚሆኑበትና ኦንላይን በኢንተርኔት የሚከበር ነው የሚሆነው። በአካል የሚሰበሰብ አይኖርም እና NVDA ን ያቋቋሙት ሁለት አንድ አንዱ የኮምፒውተር programmer የሆነ አይነ ስውርና ሌላው ደግሞ ሌላ ሙያ ያለው ሌላው አውስትራሊያዊያን የሆኑ አውስትራሊያዊ ዜግነት ያላቸው አይነ ስውራን ናቸው። እንግዲህ ማየት የተሳ ነው የሚለውን ቃል ተጠቅሞ የምትሉ ካላችሁ ይቅርታ አድርጉልኝ። ያው በሱ ብላችሁ ተረዱኝ። እና NVDA በአሁኑ ሰዓት ከመቶ ሺህ በላይ ለሚሆኑ አይነ ስውራን በመላው ዓለም በነጻ ኮምፒውተር ዊንዶውስ ኦፕሬቲንግ ሲስተም የሚባለውን በኮምፒውተር መጠቀም እንዲችሉ ያስቻለ screen reader ነው። የዚህ ሳምንት ዜናዎች እነዚህ ናቸው። በሳምንት ዜናዎቹ ራሴ ነው ያገኘኋቸው። የነገረኝ ሰው የለም። እስቲ እናንተም ክስታገኙት ብትጠቁሙኝ Facebook page ኡ ላይ ሜሴጅ የሚላለው በሜሴጅ ብትልኩት ለእኔ ብቻ ነው የሚደርሰው። የ Facebook page ኡ like ያደረጉ ሰዎች አያዩትም። በዛ አግዙን። ሳምንት በዚህ ያበቃ። ወደ ዋናው ፕሮግራም እንተላለፋለን። እሺ አድማጮቻችን፣ አሁን ደግሞ ቀጥዬ የማሳያችሁ ግዕዝ IME የሚባል አማርኛ keyboard ወይም አማርኛ ለመጻፍ የሚያስችል ሶፍትዌር ነው። የሚቀጥለውን አቀራረብ የእኔ ፈጠራ አይደለም ከዚህ ውጭ ውጭ ሀገር ሲያደርጉት አይቼ በአማርኛ ለማድረግ ሞክሬው ነው። ነገር ግን ምናልባት ስህተቶች ካሉ ከኔ ነው የሚሆኑት። ለቀጣይ ሳምንት አስተያየት እንደምትሰጡኝና እንደማሻሽለው ተስፋ አድርጋለሁ። እንግዲህ ግዕዝሜን ለምን መረጥክ ልትሉ ትችላላችሁ። እንደሚታወቀው ኢትዮጵያ ውስጥ እኔ የማውቃቸው አራት የአማርኛ መጻፊያ ሶፍትዌሮች አሉ። ማለትም በኮምፒውተር ላይ አማርኛ ለመጻፍ የሚያስችሉ ማለት ነው። እነሱም አንደኛ Power ግዕዝ፣ ሁለተኛ Visual ግዕዝ፣ ሶስተኛ Microsoft Amharic Input Method Editor የሚባል ዊንዶውስ ቪስታ ጀምሮ አብሮ ከሲስተሙ ጋር የሚመጣ ና አራተኛው አሁን ዛሬ የማሳያችሁ ግዕዝ IME IME ወይም ግዕዝ Input Method Editor እንደማለት ነው የሚባሉት ናቸው እንግዲህ እነ Power ግዕዝ ና እነ Visual ግዕዝ በገንዘብ የሚሸጡ የንግድ ሶፍትዌሮች ናቸው ያው ከሰው በመቀባበል በነጻ ልናገኛቸው እንችላለን ግን የሰውን ንብረት ሳይገፍሉ መጠቀሙ ምናልባት የሚፈጥር የሚፈጥር ነገር ካለ ምናልባት የሰለጠነ የኮምፒውተር አጠቃቀም እንዲኖረን በአንድ በኩል በአንድ በኩል ደግሞ ድሆች በመሆናችን መክፈል እየወደድን አቅም በማጣት መክፈል እየወደድን የመክፈያ መንገዱን ደግሞ በማጣት ሳንከፍል የምንፈልግባቸው አጋጣሚዎች አሉ። ስለዚህ Power ግዕዝንና Visual ግዕዝን በዛ ምክንያት ላንጠቀምባቸው እንችላለን። ነገር ግን ግዕዝሜ የተሰኘው ሶፍትዌር በነጻ ከኢንተርኔት download ተደርጎ አማርኛ ትግርኛ ና ሌሎች በግዕዝ የሚጻፉ ቋንቋዎችን ለመጻፍ የሚያስችለን ሶፍትዌር ነው በፍጹም ግደይ ነው በፍጹም ይሆናል አስተካክላለሁ በሚባል ኤርትራዊ የተሰራ ሶፍትዌር ነው ሶፍትዌር ነው ይሄ ግዕዝ IME የሚባለው የአማርኛ መጻፊያ እንዳውም እሱ የሚጽፍ ብሎጉ ላይ ለ screen reader ኦች መጽሐፍ እንዲያስችል ብዬ ነው የሰራሁት ይላል እና በዛ መልኩ አይቸዋለሁ ምናልባት ከግዕዝ ሜጋ የሚመሳሰለው Microsoft Windows ላይ አብሮ የሚመጣው ከ Windows Vista ጀምሮ Microsoft Amharic Input Method Editor የሚባለው ነጻ በመሆን አንጻር እሱም ነጻ ነው ምክንያቱም ከ system ጋር አብሮ ነው የሚመጣው ተጨማሪ ወጪ ወይም ተጨማሪ ክፍያ አያስፈልገውም ጉዳቱ ግን ብዙ ፊደሎችን ሶስት key ዎችን በመጫን ነው ልናገኛቸው የምንችለው ለምሳሌ ጠን ለመጻፍ T dot E ነው የሚያጽፈን ማይክሮሶፍት አማሪክ ኢንፑት ሜተድ ኤዲተር ቀን ለመጻፍ Q dot E ነው የሚያጽፈን ሌላ ምን ነበር የታዘብኩት አዎ ጸን ለመጽሐፍ ደግሞ ፈልጌ <laughs> ፈልጌ ላገኘት አልቻልኩም። ምናልባት የኔ ድክመት ሊሆን ይችላል። እንትኖችን ለመጻፍ ደግሞ ቁጥሮችን ለመጻፍ ደግሞ የሴሚኮልን ነክተን down down down down ያደረግን መርጠን ነው የምንጽፈው እና ይሄ ድክመት አለበት። እንግዲህ ወደ ግዕዝ IME ስንመለስ download የምታደርጉበትን website በፌስቡክ ገጹ ከዚህ ፕሮግራሙ ከተለቀቀበት በኋላ post አደርጋለሁ። ከዚያው link ኡን click በማድረግ download ልታደርጉት ትችላላችሁ። አሁን ማሳያችሁ እንዴት ጭናችሁ እንዴት ልትጠቀሙበት እንደምትችሉ ነው። በመጀመሪያ ግዕዝ IME ን የምንጠቀመው ከ NVDA ከተሰኘው screen ነው። NVDA ን ነው እኔ በዋናነት የምጠቀመው። ቅድም ለግዕዝ IME የጠቀስኩት የኔ ሀሳቤ እሳቤ በ NVDA ም ይሰራል። ምክንያቱም እንደምታውቁት JAWS screen reader አንድ ሺ ዶላር የሚሸጥ ሶፍትዌር ነው። እኛ ሀገር ክራልኩን ነው የምንጠቀመው። ኤንቪዲያ ግን በነጻ የሚሰጥ ነው። ገንዘብን ፍላጎትና ገንዘብ ያለው ሰው donate ወይም መደገፍ መርዳት ይችላል። ነገር ግን ለመጠቀም ምንም ክፍያ አይጠየቅም። ስለዚህ በነጻ ማንም አይነት ውር ዳውሎድ አድርጎ በብዙ ቋንቋዎች ሊጠቀምበት ይችላል። እናም ኤንቪዲያን እና ግዕዝ አብረን ከመጠቀማችን በፊት NVDA ላይ የሚስተካከሉ ሁለት setting ኦች አሉ። አንደኛው NVDA አማርኛ ማንበብ እንዲችል ማድረግ ነው። ይህንንም የምናደርገው መጀመሪያ ድምፁ የ NVDA default ድምፅ ወይም eSpeak መሆኑን check እናደረጋለን አሁን NVDA ን ከፍቼ ያለው ይህ የምትሰሙት የ NVDA ድምፅ ነው። አሁን synthesizer ኡ eSpeak መሆኑን ለማረጋገጥ control insert S እንነካለን። Synthesizer dialog. Synthesizer. Combo Opti Speak Collapse Alt plus F. Speak now in Microsoft Speech API version Arat. Microsoft Speech API version Amist. No speech. እነዚህ የሚሉ ምርጫዎች አሉ። eSpeak መሆኑን ካረጋገጣችሁ በኋላ እሱ ላይ enter ትላላችሁ። ከዛም ድምፁ Amharic መሆኑን እናረጋግጣለን። ይህም ኮንትሮል ኢንሰርት ቪ በመንካት ቮይስ ሴግመንት ኮምቦ ቦክስ ቮይስ ኮምቦ ቦክስ አምሃሪክ ቴስት ክራፕት ኖት ፕላስ ቪ Okay እኔ Amharic ነው setting ኡን ካልቀየራችሁት የእናንተ የሚሆነው user ቴስት አፍሪካንስ ኢንግሊሽ ኢንስኮት ኢን ዲፎልት default የሚለው ነው የሚሆነው ካቀየራችሁት ከዛ Amharic ን ለማግኘት A A እየነካን አፍሪካንስ አምሃሪክ ቴስት አምሃሪክ ቴስት የሚለው ላይ እንደርሳለን ከዛ ታብ ታብ እያደረግን ቫሪንት ኮምቦ ቦክስ ማክስ ክላፕ ስኖት ፕለስ ሬት ሳይደር አር አውት ፕላስ ሬት ቡስት ቼክ ቦክስ ኖት ቼክ ቶፕ ሬት ሳይደር አ ሰላሳ ዘጠኝ ሰላሳ ስምንት ሀያ ስምንት ሀያ ሰላሳ ፍጥነቱ ዝቅ ያደረግኩት ምናልባት ሬት ቡስት ቼክ ቦክስ ኖት ቼክ ቶፕ ፕላስ ዲ ዝግ የፈጠነባችሁ ካላችሁ ብዬ ነው። ፒች አውቶማቲክ ላንጉጅ ስዊችንግ ወን ሰፖርትድ ቼክ እችን አውቶማቲክ ላንጉጅ ስዊችንግ ወን ሰፖርትድ የምትላለች እቺ አሁን የኔ not checked ናት። የእናንተም እንደዚህ መሆኗን ማረጋገጥ አለባችሁ። not checked ምክንያቱም checked ከሆነች አማርኛ ፊደል ሲያገኝ ኢትዮፒክ ሌተር ቱ ፎን ፎር ዋን ኢትዮፒክ ሌተር ዋን ስሪ ፎር ዋን ምናምን እያለ ማይሆን ነገር ነው የሚናገረው። ይችን ኖች ቼክ ካረጋችሁ በኋላ tab tab እናደርግ ና ኦቶማቲክ ፐንክቹ ትረስት ካፒታል ቢት ሴይ ካፕ ቢፕ ፎር ካፕ ዩ ስፔሊንግ ኦኬ በተን ኦኬ ስንደርስ ኢንተር እናል ፕሬስት ዊንዶውስ ሚዲያ ፕሌየር። ሌላ በመጨረሻ ለግዝ ኢሜ የሚያስፈልገው መስተካከል ያለበት ሴቲንግ ኪቦርድ ሴቲንግ ውስጥ ነው፣ የኢንዲቪዲ ኪቦርድ ሴቲንግ ውስጥ። እዛ ደግሞ የምንለው ኮንትሮል ኢንሰርት ኬ በመንካት ነው። ኪቦርድ ሴቲንግስ ዳያሎግ ኪቦርድ ሌይአውት Combo box desktop collapse alt. Use caps lock as an NVDA modifier. Use numpad insert as an NVDA. mo- Use extended insert as an NV. Speak typed characters checkbox. Speak typed words. Check speech interrupt for type. Speech interrupt for en- allow skin reading in say all. Beep if typing lowercase. Speak command keys checkbox not check. Handle keys from other applications checkbox not checked alt plus A. ይችን ነው የምንፈልጋት ሃንድል ኪስ ፍሮም አዘር አፕሊኬሽንስ አሁን ኤንቪዲያ ሴቲንግ ካልቀየራችሁት ይቺ ነገር Checked. ቼክድ ነው የምትሆነው እኔ ቀይሬው ኖት ቼክድ ኖት አድርጌ ያለው checked እና not checked እያረኩ ያለሁት space ን እየነካሁ ነው። not checked ሲሆን ኤንቪዲ የምንጽፋቸውን keyboard ላይ የምንጽፋቸውን key ዎች ቀጥታ ወደ ምንጠቀምበት application እንዲያስተላልፋቸው ነው የምናደርገው የራሱ ካልሆኑ በቀር ማለት የራሱ ማለት እና insert ቅድማሁን ኮንትሮል ኢንሰርት ስ ምናምን ስነካ የነበረው እነሱን ያስቀራል። በተረፈ ግን ሌሎቹን ወደ system ያሳልፋል ማለት ነው እና ግዕዝ IME ም እንዲያልፍለት ያደርጋል። አለበለዚያ ግዕዝ IME vowel ኦችን አይቀበልልን ማለት ሁ ለመጻፍ H U ነው ና እሱ በኋላ በእርግጥ በዝርዝር አውራዋለሁ። H ስንል ሀ ይለንና ኤች ዩ ስናደርግ ሁ ማለቱ ቀርቶ ህ ብሎ ይቀራል። ስለዚህ እችን ኖት ቼክ ለማድረግ ለዚህ ነው የሚጠቅመን። ከዛ ታባር ግን OK ላይ space እንላለን። አሁን ኢንቪዲን አስተካክለን ጨርሰናል። ኢንቪዲን ወደ ማን ነው ግዝ የሚን ወደ መጫን እንሄዳለን። pane folder new list recycle bin not selected and observe pane አሁን desktop ላይ ነው የሄድኩት G ልነካ ነው ግዕዝ ሚል ልፈልግ ነው እኔ desktop ላይ ስላስቀመጥኩት ነው እናንተ download አድርጋችሁ My Documents ወይም ዳውንሎድ ስሚል ፎልደር ላይ አድርጋችሁት ሊሆን ይችላል G ን ስጫን ነው የሚል ፋይል ይመጣለኛል እሱን ኢንተር ለዋለሁ gime source nurpin zero dot zip folder new list gime source dot type applic selected አሁን ጂሳያሚ ሶስት ዶት ኤክስ የምትል ፋይል አለች። አሁን እሷን ኢንተር ብዬ ልከፍታት ነው። ጂሳያሚ ሶስት ነጥብ ዜሮ ሴትአፕ ዳይሎግ ነው። ሶፍት ኢንስቶል ሲስተም ቢጉለት ነጥብ አራት ስድስት ዌልካም ቱ ጂሳይ ኢንስቶል ኢንስቶል የምትልበትን ላይ ነው እሷን ስፔስ ስንላት ነው ፕሬስ አንአቬይላብል ሾው ዲቴይልስ በተን ኦልት ፕላስ ዲ አንድ ፐርሰንት አስራ አንድ ፐርሰንት ሀያ አራት ፐርሰንት ሰላሳ ስድስት ፐርሰንት አርባ ሰባት ፐርሰንት ሀምሳ ሰባት ፐርሰንት ስልሳ ሰባት ፐርሰንት ሰባ ስምንት ፐርሰንት ሰማንያ ዘጠኝ ፐርሰንት ዘጠና ዘጠኝ ፐርሰንት ፊኒሽ በተን ኦልት ፕላስ ኤፍ በቃ ጭኛ ጨረስኩ ማለት ነው ፊኒሽ የምትልበትን መጣለች በጣም ሲምፕል ናት ፕሬስት ጂማያሚ 3 ነጥብ 0 ዶት ዚፕ ፎልደር ኒው ሊስት ጂማያሚ 3 ቅድም የከፈትኩት folder ነው እሱን Alt four አድርጌ ልዘጋ ነኝ ዊንዶውስ ሚዲያ ፕሌየር አሁን desktop ላይ ልሄድ ነው የጫንኩትን ግዕዝ እኔ ለመክፈት ፔን ፎልደር ኒው ሊስት ጂ አይሚ ሶስት ነጥብ ዜሮ ዶት ዚፕ አስር ኦፍ አስራ ሁለት ከዛ አሁን G በመንካት ጂ አይሚ አስራ አንድ ኦፍ አስራ ሁለት ግዕዝ እኔን እናገኛለን ከዛ በፊት ለወደፊት በአስቸኳይ መክፈት እንዲያስችለን ማለትም desktop ላይ መምጣት እንዳያስፈልገን ልክ እንዳገኘን Alt Enter እንነካለን properties ለመግባት DIME properties dialog. Shortcut property page DIME target. Start in. Edit Alt plus S. Selected C. Windows shortcut key. Hotkey field and Alt plus K. አሁን Alt hotkey field የሚል አግኝቻለሁ። አሁን ለግዝሜ ኦልት ኮንትሮል ጂ የሚባል shortcut ላይ አሳይን ላደርግለት ነው። አሁን ተጭኛለሁ። ለማረጋገጥ ኢንሰርት አፓር ነካለሁ። ኮንትሮል ፕላስ አልት ፕላስ ጂ ቀጥታ tab አድርጌ ኮመንት ኤት ታርጌት ቼንጅ አይኮን አድቫንስድ በተን ኦኬ በተን ዊንዶውስ ሚዲያ ይወጣለሁ። አሁን Alt Control G ን ለግዕዝ IME assign ስላደረግኩኝ እሱን በመጫን እከፍተዋለሁ። ትራፊክ e አሁን ግዕዝሜን ከፈትኩ ማለት ነው። አሁን ግዕዝሜ ኮምፒውተሩ ሲመጣ ሁል ጊዜ እንዲመጣ ከፈለጋችሁ ዊንዶውስ ቢ በማድረግ ሲስተም ትሬ ላይ እንሄዳለን። Notification area toolbar, ጂማያሚ ሶስት ነጥብ ዜሮ button. እንደዚህ ይላል። ምናልባት የእናንተ እንደዚህ የማይገኝላችሁ ከሆነ ራይት ራይት አሮ ያደርጋችሁ ትፈልጉታላችሁ። e e እንደዚህ ሲላችሁ application. ስታርት ዊዝ ዊንዶውስ ዊንዳውስ የሚላለ እሱን enter ስትሉት checked ይሆናል። እኔ ለጊዜው ከዊንዳውስ ጋር እንዲከፍት አልፈልግም፣ ኮምፒውተሬን ስለሚጎትትብኝ። ግን ቶሎ እንዲከፈትልኝ ምን አድርግ ያለው ቅድም Alt Control G ን assign አድርግ አድርጌለታለሁ። ስለዚህ ቶሎ መክፈት እችላለሁ ማለት ነው ከዚያም ሌላው ቺ ጠቃሚ ናት ግዝ sounds የምትለዋ ሁለቱም አማርኛና እንግሊዝኛ ሲሆን ማወቅ እንድንችል ማለት ነው ይሄ ለሚያዩ ሰዎች ወደ አማርኛ ወደ እንግሊዝኛ በመወዝ እንዲጠቀሙባት ከታች በጎን እየተንሳፈፈች የምጠብቅ ትንሽ መስኮት ናት እሷን እኛ ብናጠፋትም ችግር የለውም ለጊዜው ትቻታለሁ በቃ ትግራኛ ኪቦርድ ፊት ለፊት ዘርዝሮ ክሊክ እያደረጋችሁ እንድጽፉ Key on off control. የሚጠቅመን እች ናት ለኛ አሁን G on off control plus shift. አሁን እችን ስኬፕ ፓርክ ይወጣለሁ GIME server. አሁን ስታርት ብዬ እ፣ ማይክሮሶፍት ወርድ ልክፈትና ሳምፕል ጽፌ አሳያችኋለሁ Taskbar start menu. Men. All programs submenu. Microsoft Microsoft Update Catalog M. Microsoft Office submenu M. Microsoft Office to Microsoft Office Word bullet sheet Selat M. ማይክሮሶፍት ኦፊስ ሁለት ሰባትን እየከፈትኩ ነው። ነገሩ እንትን ምጸት ይሆን ይሆናል። አሁን ይህንን ክራክ ነው የምጠቀመው። Word. እሺ፣ ፈጠን ያለ ነው። እዚህ ዝቅል አድርገው ፍጥረት ነው እንዴት ነው ዝቅ ያደረግኩት? Control Insert ይዤ right right arrow ያረኩ ፓሬንት ማክስ ሬት 55 rate ጋር ስደርስ down down ሬት 50 Control Insert እንዳያስኩ ሬት 45 ሬት 40 ሬት 35 ሬት 30 አሁን 30 ሆኗል። እንግዲህ አማርኛ መጻፍ እንሞክራለን። ስቲክ ታይፕ ካሬክተር ኦን አሁን አማርኛ ለማቀየር ግዕዝሜን ምን ነው የምናደርገው? ቅድም Control Alt G አድርገን ግዕዝሜን ነው የከፈትነው ወደ አማርኛ ለመቀየር ግን ከዛ በኋላ ምን ነው የምናደርገው? ኮንትሮል ሺፍት እንጫናለን። ቱ የምትል ድምጽ ትሰማለች። እቺ አማርኛ ሲሆን ነው። ይህቺ ድምጽ ደግሞ እንግሊዝኛ ሲሆን የምትመጣ ናት። ስለዚህ አሁን መልሼ አማርኛ አደርገዋለሁ። አማርኛ አድርጌዋለሁ አሁን ማለት ነው። አሁን በቀለ ብዬ ልጻፍ። ለምሳሌ በቀለ ለመጻፍ ቢኢ ኪዊኢ ኤልኢ ሲምፕል ናት። normally በብሬል በብሬል አይደለም በአማርኛ chat ለማድረግ ስንሞክር የምንጽፍበት አይነት style ነው። በቀለ በቀለውን ማለት ነው። አሁን ስድስተኛ ድምጾችንስ እንደሚጽፈው የምትሉት ጥሩ እንደሆነ ማለትም ሳድስ ድምጾችን ስለዚህ እነሱን ደግሞ ፊደሎቹን ብቻ ለምሳሌ ቢኪኤል ብንጽፍ ብቅል ይሆናል ማለት ነው አሁን አስነብበው በቀለ ብቅል ሆነ ማለት ነው እንግዲህ ዝሜ ላይ በጣም ደስ የሚለው feature ልክ በአማርኛ እንደምንጽፋቸው በቻ ስናደርግ እንደምንጽፈው አይነት መሆኑ ነው። ስለዚህ በን BE ሀን ኢ ለን L E መን M E ነው። ሙ M U ሚ M I ማ M A ነው። የምትደብረዋትን እሽ የምታስቸግረን እና መልመድ የምትፈልግ ሜ ሌ ማለትም ሃምስ ድምፆች I E እያደረግን ነው የምንጽፈው። ለምሳሌ ሜ M I E ሴ S I E ሬ R I ናቸው። ሌላ የሚደብር ምናልባት የሚመስለኝ ንጉሱ ሰ ነው ስራቱ ሰ አላቃቸው አንደኛቸው ሰ S two E ነው የሚጻፍ አንደኛው ሰ S E ነው ችግር ነው ሰ ለማለት አንደኛው ሰ ግን S ከዛ ሁለት ቁጥር ከዛ E አንደኛውን ሰ ለመጻፍ እንዲህ ነው እንግዲህ እነ Shift S እነጠ Shift T ልክ caps capital አድርገን ፊደሎችን እንግሊዝኛ እንደምንጽፈው ማለት ነው። ጨ ሽፍት ሲ ቀ ቅድም እንዳልነው Q ብቻ ነው። እህ ልትሉ ብትፈልጉ ሽፍት ኬ ናት። ሌላ ማን የረሰው ኤ አ ድምፅ ለመጻፍ ደግሞ E ብቻዋን አ ናት። U ብቻ ኡ ናት። እዛ ኢ በቃ ማለት ኤ ኤ አራተኛው አናት ኢ አንደኛው አናት አልፋ ማለት አንደኛው ማለት ግዕዙ ኡ ኢ አ ኤ ኦ ሆኖ ይሆንልናል ማለት ነው። እንግዲህ ግዕዝ ስል እንግዲህ ማስታውሰው በቴዲ ያበጉዳ ዘፈን ነው። ሀ ግዕዝ ወካኤ ዩፒ ሳልስ ሀራብዕ ሀያ አምስት ህሳልስ ሆ ሳብዕ ናቸው። ለግዕዝ ስል የመጀመሪያው ሀ ለመነሱ ነው በዚህ መሰረት አ የምትጻፈው E ን ብቻ በመንካት ነው እና እ ለመጻፍ ግን U A ነው የምንጽፈው እህ ወይም እረ ብለን የምንጽፍ ለምንፈልግ ማለት ነው እ ስድስተኛዋን ለመጻፍ ደግሞ shift እና ኤን በካፒታል ኤን ለመጻፍ ማለት ነው እነሱን ብንነካ እንትን ይሆንልናል ማለት ነው እ ይጻፍልናል ማለት ነው ነው የረሳት ሌላው ስምንተኛ ድምጾችን ለማስገባት UA ማለትም ሆዋ ለማለት HUA ሉዋ ለማለት LUA ነው የምንጽፈው። ማለትም ሉዋ ለመጻ ሉዋ ለመጻ እነዚህ እንጽፋለን ማለት ነው። እንግዲህ ስርዓተ ነጥቦችን ለመጻፍ በጣም simple ነው። አራት ነጥብ ለማድረግ ዶትን መንካት ነው። ነጠላ ስለዛ ማድረግ ኮማ መንካት ነው። በቃ ድርብ ሰረዝ ለመጻፍ ግን ሽፍትን ይዘን ሁለት ጊዜ ኮለን ማለትም ከኤል ቀጥላለችው እንነካለን። ድርብ ሰረዝ ይሆናል ማለት ጭረትን ለመጻፍ አንድ ጊዜ ብቻ መንካት በቂ ነው። ጭረት ማለት ነው። ጥያቄ ምልክት ለማድረግ ደግሞ የእንግሊዝኛው ኮስችን ማርክን ሁለቴ shift ን ይዘን ሁለቴ slash ማለት እንጽፋለን። ለበለጠ ዝርዝር እዛ desktop ኡ ላይ ግዕዝ እሜ ማንዋል የሚል ይጭንልናል። ወደ እንግሊዝኛ ለመመለስ እንደምናደርገው control shift ዊፕ ሆነ ማለት ነው። አሁን design manual ምን ያለ እሱን ከፍተን እዛ ላይ ሰንጠረዥ አለልን። ያንን ሰንጠረዥ ማየት ነው። የትኛው ፊደል ምንን ይጽፍልናል የሚለው እንግዲህ ይህን ይመስላል ለዛሬ ያለን ፕሮግራም። ለወደፊት በዚህ ላይ ይቅረብልን፣ ስለዚህ ማብራሪያ ይሰጠን የምትሉት ካለ ብታቀርቡልን ደስ ይለናል። ተሳተፉ። እናመሰግናለን። ከአድማጮች እሺ፣ የተከበራችሁ አድማጮች አሁን ደግሞ ከእናንተ ከአድማጮች ያገኘናቸው ምላሾች ለማካተት የምንጥርበት ዝግጅት ክፍል ነው። በመጀመሪያ እንኳን ዓለም አቀፉ የአካል ጉዳተኞች ቀን በሰላም አደረሳችሁ። ምናልባት ትናንት ነው ትናንት ወዲያ ነበር። አልፏል እንደማትሉ ተስፋ አደርጋለሁ። እንግዲህ በዚህ ሳምንት በፕሮግራሙ መጀመሪያ በመጀመሪያችን እንደመሆኑ መጠን በ Facebook page ኣችን ላይ አርባ ስድስት likes እንግዲህ አርባ ስድስቶች ወደነዋል አይነት ብለዋል ይላል። ፖድካስቱን ሰላሳ ስድስት ሰዎች ምናልባት ደጋግሞ ያጫወተው ሊኖር ይችላል ግን ሰላሳ ስድስት ሰዎች እንዳጫወቱት ያመለክታል። እናመሰግናለን። ምናልባት ይህምን ቁጥር የሚያዛባ በግል በጓደኛ አንዱ download አድርጎት በጋራ ያዳመጣችሁ ልትኖሩ ትችላላችሁ። ካሶ አሰፋ ከመቀሌ እንደነገረኝ በዩኒቨርስቲው የክዝሻን library download አድርጎ እንዳስቀመጠውና ሌሎች ማዳመጥ እንደቻሉ ይህንንም ምዑስ ሀዲሽ እንዲሁ ከመቀሌ ፖድካስቱ download እንዳደረገላቸውና እያዳመጡ እንደሆነ ነግሮኛል። ይህንን መንገድ ሌላ አካባቢ ያላችሁም ልትጠቀሙበት ትችላላችሁ። ካሱን እናመሰግናለን። የመቀሌ አድማጮችንም እናመሰግናለን። ሌላኛው በ Facebook page ላይ አስተያየት የሰጣችሁን አላችሁ። በ welcome to mobility ላይም ፖስቱን ፖስት የመጀመሪያውን ፕሮግራም መጀመሩን ስን ካስተዋወቅንበት ቀን ጀምሮ ፕሮግራሙን በተለቀቀበት ጊዜም ጭምር እና እስካሁን ድረስ አስተያየት የሰጣችሁ ያላችሁ አላችሁ፣ በጣም እናመሰግናለን። ከአድማጮች ለየት ያለ አንድ አድማጭ ድምጹን በድምጹ መልእክት ልኮልናል። እሱን እናድምጥ። hello አቤ፣ እንደምን አለ? ሰላም ነው ወይ? ፕሮግራምን እጅግ በጣም አድንቄዋለሁ፣ በጣም ወድጀዋለሁ። እንግዲህ አስተዋጽኦ ማድረግ ከግለሰብ ደረጃ አስተዋጽኦ ማድረግ የሚለው እንግዲህ ይሄ እንደዚህ አይነት ሰዎች እንዲፈጠሩ የምነሰብ ሀሳብ ነው። በጣም በጣም አደንቃለሁኝ። ይህንን initiative በመውሰድ በጣም ለመሰግን ወዳለሁኝ። ወደ ምስጋና ትበለኝ እና ግን የሰራ ሰው መስገን አለበት። ለዚህም ነው ያልጊዜ የሚሰሩን ስለማናበረታታ ሁል ጊዜ ወደኋላ የምንቀረው እና እንግዲህ ማመስገንና ማድነቅ ይኖርብናል እንደዚህ አይነት initiative የሚወስዱ ሰዎችን በመቀጠል የፕሮግራሙ arrangement ም ተመችቶኛል። የሚቀርበት መንገድም በራሱ ቀለል ያለና በጣም informal የሆነ አቀራረብ በመሆኑ በጣም ደስ ይላል። ምክንያቱም እንደዚህ አይነት አይነት አቀራረብ ሲኖር ነው ብዬ አምናለሁ audience በቀላሉ ሊረዳህ የሚችለው እና ወደ ድለው ወደምፈልገው ሌላ ተጨማሪ point ስሄድ NVDA ን በተመለከተ እንደምታውቀው ያው የአማርኛ screen reader ኣችን እንግዲህ እሱ ነው። ስለዚህ እሱን በተመለከተ እኔ የማስበው ሀሳብ አለ። እኔ ለ NVDA በየወሩ በየወሩ ኢትዮጵያ እስክመለስ ድረስ በየወሩ ሁለት ሁለት ዩሮ contribute አደርጋለሁኝ እያረኩ ነው እስካሁን ድረስ ግን እኔ በአእምሮ የማስበው አንድ ነገር አለ። እሱም ምንድን ነው? አማርኛ ጋር በተያያዙ ጉዳዮች ያሉንን specification ኦች software ኡ በእውነት መንገድ ቢስተካከል ምን ምን አይነት adjustment ቢካሄድለት additionally user friendly ሊሆን ይችላል የሚለውን አንተም ከምታውቀው ምን ማለት በሶፍትዌር አቅም ሊካተት ሊችል የሚችለውን ነገር አስበህ እኔማ ለምሳሌ አማርኛ ሲነበብ ለምሳሌ ያሉት ሳፍሮስ ሐመር ውሃ ምናምን የሚባሉ ተጨማሪ አማርኛ ፊደሎች just <clears throat> እንዲነግረን እንዲያነባቸው ፈልጋለሁ። ሐመር ውሃ ምናምን እያለ ማለት ነው። እንዲሁም በተጨማሪ ሌሎችን ጉዳዮች ጨምረን ኮሌታ ግን ለ NVDA company ው ለ NVDA አውስትራሊያ ያለው company ከአድናቆትና ከምስጋና ጋር ግን እነዚህ ዜጎች አካተን በዚህ በኩል ለማሻሻል እንዲረዱን ሀሳብ ብናቀርብ ይመስልሃል? ከልብ አመሰግናለሁኝ። መልካም ቆይታ። ዩ አቤ። እሺ ወንድሜነህን እናመሰግናለን። ድምፁን ስለላከልን ወንድሜነህ ከሃንጋሪ ቡዳፔስት ነው መልእክቱን የላከልን። እንግዲህ እሱ ከላይ ቅድም ለጠቀሳቸው ነገሮች ምላሽ ለመስጠት እነ ሀመር ውሀን እነ ንጉሱ ሰን እነ ጸሎት ውጻን የመሳሰሉትን እንዴት ነው ማካተት የምንችለው የሚለውን እስቲ እኔም ያሰብኩታል ለምሞክረው ለእኔ የሚሆንልኝ ከሆነ ጥሩ የማይሆን ከሆነ እሱ እንዳለው ለኢንቪዲዮ ካምፓኒ የምንጽፍበት የምናሳውቅበት መንገድ በጋራ እንድንፈልገን እኔም መልእክቴን አስተላልፋለሁ። ለነገር ግን እንደ እኔ ግምት የአማርኛ ቋንቋ ተናጋሪዎች ስለማይሆኑ NVDAን የሚሰሩ ሰዎች አማርኛ እንዲሰራ የተባበሯቸውን ሰዎች ጠይቋቸው ነው የሚሉን እንዳለ መረጃ ተአምሩ በላይ ዶክተር ታምሮ መሰለኝ እሱና አንድ ሀብታሙ የሚባሉ ሰዎች ናቸው የአማርኛውን አስተዋጽኦ ያደረጉት እንዴት አድርገን contact እንደምናደርጋቸውና እንዴት አድርገን ይህ አስተዋጽኦ እንደሚያደርጉልን አላውቅም የኔን ጥረት በቀጣዩ ሳምንት ፕሮግራም ይሳካልኝ ያሳካልኝ የሚለውን አሳውቃችኋለሁ በራሴ ማስተካከል የምችል ከሆነ ያን ማስተካከዬ ከዋናው ኤንቪዲ ጋር የሚካተትበት መንገድ ካለም እሱንም ከነዛ እንነጋገራለን። አሁን ባለው ግን ያለኝ አቋም እንደዚህ ነው። ወንድሜንህ እዛ ባለህበት donate ማድረግህ በጣም ቆንጆ ነው፣ ቀጥልበት። ምናልባት እንግዲህ ወደፊቱ እኛም መክፈል የሚፈቀድበት መንገድ ካለ ብዙ ሰው አስተዋጽኦ ለማድረግ ፈቃደኛ እንደሚሆን እገምታለሁ። በዚሁ ጥሩ ነው። ሌላኛው አስተያየት ሰጠን በጣም አመሰግነው። እንዳውም ወሰን ነው ወሰን ጥራቱ የድምጽ ጥራቱ ችግር አለበት አነስተኛ የሆነ ብሎኛል ለፌስቡክ እውነቱን ነው ግን ምናልባት በተለይ ትንሽ ጥዝ ጥዝ የሚል ድምጽ ከሆነ የሳንቲም እንዳይፈጅ compress ወይም ስጨምቀው የተፈጠረ ችግር ነው እንጂ originally ስቀርጸው ያለ ችግር አይደለም የዚህ ሳምንት ቀረጻው ምናልባት ነው ሊብስበት ይችላል እንትን የቀረስኩበት ማይክሮፎን የሚል ነገር ከጀርባ አለው ለወደፊቱ ይህን ለማስተካከል ጥረት አድርጋለሁ መሰሉ እና ወሰን ጊዜ ይራዘን ብለዋል ለዚህ ሳምንቱን ሰላሳ ደቂቃ አድርግ ያለሁ አቅም እንደፈቀደ ወደፊት በጣም ጊዜ ሳይሻማኝ እንዲሁ ሰፋ ያለ ለማድረግ ሞክራለሁ። ግን ያ ደግሞ ጊዜ በሰፋ ቁጥር download ለማድረግ የሚፈጀውን ሳንቲም በተለይ በሞባይል ለሚጠቀሙ ጊዜ ይወስዳል ና የኔ ሀሳብ ሀያ ደቂቃ ሆኖ በአምስት MB አካባቢ ወደ ሁለት ብር ከሀምሳ ሳንቲም የሚፈጅ download ማድረግ እንዲችሉ ነበር ሀሳቤ። እስቲ ለማንኛውም እንደ የፕሮግራም ሁኔታ የሚሰፋ የሚጠብ ይሆናል። ሌላ ወሰን የጠየቀኝ በዚህ ወሰን በተለይ አመሰግናለሁ ያልኩት በ NVDA ዜና ስታወራ የ ease of access center ላይ ተጨምረዋል። እሱ ደግሞ NVDA ን enable እንድናደርገው ያስችለናል ብለህናል። ራሱ በ NVDA ስንከፍተው ወይም NVDA ን auto start እንዲሆን ብናደርገው ምንድን ነው ከዛ የሚለየው የሚል ጥያቄ አንስቷል። ከ Windows ስምንት Windows ስምንት ነጥብ አንድ እና Windows አስር ላይ ምን አዲስ ነገር ተጨምሯል? ፕሮግራሞች ማለት system ኡ ሲጀምር እንዳይዘገይ በማሰብ ራሳቸው የሚጀምሩ ፕሮግራሞችን system ኡ ወደፊት ገፍቶ የራሱን ከጨረሰ በኋላ ነው የሚከፍታቸው። ይሄ ምን ውጤት ይኖረዋል? እስከ NVDA ም እንደ ማንኛውም ፕሮግራም ኮምፒውተሩ ከከፈተ በኋላ በጣም ቆይቶ እንዲጀምር ያስገድደዋል። ስለዚህ ኢዞፋክሲን ሴንተር ላይ ከተካተተ ግን እንደ system አስፈላጊ ፕሮግራም ስለሚቆጠር አስቀድሞ እንዲከፈት ልክ ኮምፒውተራችን በከፈትንበት እና user name password መጻፊያው ላይ የሚጠይቀናል። password ኡን ምጽፈን ደግሞ enter እንዳልን ወዲያው እንዲመጣልን ያደርገናል። ይህንም በተግባር አይቻለሁ። ኦፍ አክሴስ ሴንተርን እዛ ውስጥ ያለው እንዲስብል አድርጌ ና በራሱ ይህን ቪዲ እንዲጀምረው አድርጌ ሰፊ ልዩነት ና ያለው ና ያንን ነው የሚጠቅመን ለማለት ነው። ሌላው ወሰን ያነሳው ጥያቄ ምን አለበት download ስለሚያስቸግር ኔትወርክ ስለሚያስቸግር በጽሁፍ ጽፈህ post ብታደርግልን የሚለው። በመጀመሪያ ስቤ የነበረው እንደዛ ነው እንዳሁም ፕሮግራሙን ከመቅረጼ በፊት ጽፌ በብሬል ጽፌ ማን ነው በኮምፒውተርም ጽፌ ከዚ በብሬል እያነበብኩ ለመቀረጽ ነበር ግን ልክ ጀምሬ ሳያው ደከመኝና ዝም እየቀርጭ ማውራት አማረኝ ቀሎ ታየኝ ብሎ record ብሎ ነክቶ ከዛ አሁን እንዳደረግኩት እያልኩ መናገር ቀላል ስለሆነ ነው። እንግዲህ መቼ መውሳን ቅርታ ታደረግልኛለህ። ትግስት <laughs> ሰነፍ በመሆኔ ነው እንጂ ደስ ይለኝ ነበር እየጻፍኩ እዛ ባስገባው። ሌሎቻችሁም እንደዚህ አይነት ጥያቄዎችን አንሱ። የሚጠቅሙ የሚጠቅሙ የሚጠቅሙትን እንደ ወንድሜንህም ደግሞ በድምጽ ብትልኩልን እናያይዛለን። ለአድማጮች ይጠቅማል የምትሉትም ያያችሁትን የኮምፒውተር አጠቃቀም፣ የኢንተርኔት፣ የሞባይል፣ የቴሌ፣ ሌላ ማንኛውም አይነት ቴክኖሎጂ ለምሳሌ ምን አሁን digital recorder አጠቃቀም ዲጂታል ያላችሁ ሰዎች እንዴት እንደምትጠቀም ጠጥ ጠጥ እየቀረጻችሁ አሰምታችሁ ትልኩልን ለሌሎች ሰዎችም ልምድ ይሆናል እንላለን። በዚሁ ተሳተፉ፣ ቀጥሉበት፣ የጋራ እንዲሆን እንጂ እኔ ብቻዬን የምለፈልፍበት እንዳይሆን እኔም የምማርበት እንዲሆን እፈልጋለሁና ነው። አስተያየቶቻችሁን ሰዎች እንዳይሰሙት እና እኔ ብቻ አይቼ እዚህ ላይ ፕሮግራም ላይ መልስ እንድሰጠው ከፈለጋችሁ ፌስቡክ ፔጁ ላይ message የሚላለው message ለግለሰብ እንደሚላከው ሁሉ እዛ ላይ ለእኔ message ብትልኩ እኔ ብቻ ነኝ ማየው፣ ሌላ ሰው አያየውም ማለት ነው። በእነዚያ መልኩ ተሳተፉ፣ አትጥፉ። እናመሰግናለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።